قل إن لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إن شاء الله تعالى يا الله سبحانه وتعالى فكاتك هنا يا زاريو يمن داسو رأس وجوب معرفة العقيدة الإسلامية የሚለው ርዕስ ይሆናል። ምድቡ ማዕሪፈቱል አቂደቱል ኢስላሚያ የሚለው ርዕስን ነው ለዛሬ የምናስሰው ማለት ነው። ኢዕለም ይላል ውጁቡ ምኑ ግዴታነቱ ይላል ውጁቡ ማዕሪፈቱ ማወቁ ግድ ነው ነው አልአቂደቱል ኢስላሚያ ኢስላማዊ የሆነን አቂዳ ማወቅ ግድ መሆኑን ማለት ነው። በዚህ ርዕስ ላይ እንዳስሳለን ይላል ሙዓሊሙ ሙዓሊፉ ምን ይላሉ? ኢዕለሙ እወቁ ይላሉ። ወፈቀኒ አላህ አላህ ስብሓነሁ ወተዓላ ተውፊቁን ለእኔ ይስጠኝና ወኢያኩም ለእናንተም አላህ ስብሓነሁ ወተዓላ ተውፊቁን ይስጣችሁና አነሁ እነሆ እኮ የጂቡ ምን ይላል ግድ ይላል ይላል አላ ኩሊ ሙስሊሚን በእያንዳንዱ ሙስሊም ላይ ግድ ይላል አየተዓለመ አልዓቂዳ አቂዳ ምን ማለቱ መማሩ ግድ ይላል ምን አይነት አቂዳ አልዓቂደቱ ልእስላሚያ ኢስላማዊ የሆነውን አቂዳ መማር በሁሉም ላይ ግድ ነው ሱና አይደለም ወይም በቃ ስንፈልግ የምናደርገው ነገር አይደለም። የአቂዳ ሁኔታ ግድ የሚል ነው ነው። ለምንድን ነው አቂዳ መማር ያስፈለገው ከተባለ ሊያዕሪፈ ማዕናሃ የእሷን ጽንሰ ሐሳብ ትርጉም ያውቅ ዘንዳ ነው። ወማ ተቁሙ ዐለይህ እሷ ደግሞ በእሱ ላይ የምትቆምበትን ያውቅ ዘንድ ወማ ተቁሙ ዐለይህ በእሱ ላይ እሷ የምትቆምበትን በእሱ ላይ የሚቆም ነገር አለ ማለት ነው። ثم ከዚያም ያሪፉ ያውቃል ሊያውቅ ግድ ነው ነው አይደል እንዴ አይደል ثم ከዚያም ያሪፉ ያውቅ ዘንድ ማ ዩዳደህ ሙባድ ማለት ማለት ነው የእሷን ተቃራኒ የሚሆነውን የሚጻረረውን ዘንድ ያውቅ ዘንድ ማለት ነው። ثم يعرف ما يضادها እሷን ተቃራኒ የሚሆነዋን እሷን ተጻራሪ የሚሆነውን ያውቅ ዘንድ ወየብጡለሃ እሷንም ምን የሚልም የሚያበላሽን ነገር ያውቅ ዘንድ አቂዳን ተቃራኒ የሚሆን የሚጻረን ነገር ያውቅ ዘንድ እንዲሁም የሚያበላሻትን አቂዳ የሚያበላሹ ነገሮች ማወቅ አለበት። عرفت الشر لا لشره ولكن لتوقيه ይባላል። ሸርን አወቁት ሸሩነቱን ፈልጌ ሳይሆን ለምን ለመጠንቀቅ ስል ማለት ነው። ወመን ለም ያዕሪፍ ሸር ወቀዐ ፊህ ይባል። ሸርን ያላወቀ ሰው እዛ ውስጥ ምን ይላል? ይወድቃል ማለት ነው። ويبطلها እሷንም የሚያበላሽ أو ينقصها እሷንም ምንም ይላል የሚያጎላትን ነገር ያውቅ ዘንድ ነው። ምን ከተባለ ሚን ሽርክ ልአክበሪ ትልልቅ ሽርኮችን ይመስል ወለአስገሪ ትንንሽ ሽርኮችንም ይመስል ነው። መሰለን ሽርከ ልአክበር ሰው ልጆች እንደ ቀላል የሚያዩት የተለያዩ ሳሊሆችን ደጋጎችን መጥራት መላይኮችን መጥራት በአንቢያዎች ማለት ነው የመሳሰሉት ነው ግልጽ ነው ሽርከል አፍገር ሪያ ሱማ የመሳሰሉት እያለ የሚቀጥለው ማለት ነው من الشرك الأكبر والأصغر من الشرك الأكبر تللقون شرك والأصغر تنشون يوق زنج قال الله تعالى الله سبحانه وتعالى إنما اسم الكتب الولا فعلا أوك أنه نوك لا إله من إلا أم لكن لم إلا الله الله انجي واستغفر لذنبك فلو انجل النهرة تنطيك إلى الله قال الإمام البخاري إمام البخاري بلو لالو إمام البخاري بلو لالو رحمه الله إمام البخاري اسمه من محمد ابن إسماعيل ابن إبراهيم سمعته بخاري رحمه الله دلل باب العلم باب نو يسكت لببل باب والو العلم أوكت قبل القول والعمل قبل القول كنغغير በፊት ነው ወልዓመሊ ከስራም በፊት በሚለው ባብ ባብ ብለው አስፍረዋል። ራሱን የቻለ አንድ ክፍል ሰጥቷል። ባብ አልዕልሙ እውቀት ቀብለ ልቀውሊ ከንግግርና ወልዓመል ከምን ከስራ በፊት ነው በማለት ራሱን የቻለ ባብ አስቀምጠዋል በኪታባቸው ላይ። እንደምታውቁት ቡኻሪ የሚባለው ኪታብ ከቁርአን በኋላ አሳሑል ኩቱብ ከኪታቦች ሁላ ሰሂህ የሚባል ኪታብ ነው አይደል? አሰሑል ኩቱብ የሚባለው ማን ነው? ከቁርአን በኋላ ሰሂህ ኪታብ ማን ነው? ቡኻሪ ነው። ثم المسلم ግልጽ ነው። ሙስሊም ነው። በተርቲብ ስናስቀምጥ መተፈቅ عليه البخاري ومسلم ቡኻሪና ሙስሊም አንድ የሆኑበት በቀደምትነት ሲታይ ከዛ ደግሞ መንፈረደ ቢሂል ቡኻሪ ቡኻሪ ደግሞ በተናጠል ብቻውን የዘገበው ዘገባ ይበልጣል ከዛ ደግሞ ማ ሙስሊም እያለ ይከተላል ማለት واستشهد عند مرجان اقرب ما بخاري بهذه الايه الكريمه بذج بتكبرت انقد مرجع ادرغو اقرب ما بخاري واستشهد بهذه الايه الكريمه بذج بتكبرت የቁርአን አንቀጽ መረጃ አድርጎ አቅርቧል ቡኻሪ ማለት ነው። በየትኛዋ ከላይ ባለችዋ ፈዕለም አነሁ ላኢላሃ ኢላሃ ኢላላህ ወስተግፊር ሊዘንቢ እንዴት ከተባለ አላህ እወቅ የሚለውን ነው ያስቀድመው ምህረትን ጠይቅ አይደለም ያስቀድመው። ምህረትን መጠየቅ ተግባር በተግባር የሚውልና በቀውል የምንለው አይደል? እስትግፋር ሲለምን በምንድን ነው? በምላሱ ነው አይደል? ንግግር ነው ማለት ከዛ ፊዕልም አለው አይደል? ፊዕልም ተግባርም አለው ማለት ወላ አላህ Subhanahu Wa Ta'ala ቢተደሩዕ መምጣት ማለት ስለዚህ የሚቀድመውን የጠቀሰበትን የአላህ Subhanahu Wa Ta'ala ቃል መረጃ አድርጎ አቅርቧል ቃል الحافظ ابن هاجر حافظ ابن هاجر ብሎ ይላሉ ابن هاجر الاسقلاني ታላቅ የሐዲስ ሊቃውንት ከሚባሉት ውስጥ ወይም ታላቅ የኢስላም ሊቃውንት ከሚባሉት ውስጥ የሚመደቡ ታላቅ ዓሊም ናቸው። ምን ይላሉ? قال ابن المنير ኢብኑል ሙኒር የሚባለው ሰው ብሏል። أراد ፈልጓል به በሱ በዚህ የቁርአን አንቀጽ አላህ ስብሐነሁ ወተዓላ አነ ልዕልመ እውቀት እኮ شرط ነው። ምንድነው? شرط ነው። መሟላት ያለበት መስፈርት ወይም formality ነው። ፊ ሲሐት ልቀውሊ ወልዓመሊ ንግግራችን ትክክል ይሆን ዘንዳ ተቀባይነት ይኖረው ዘንዳ ወልዓመሊ ምናችን ስራችንም ትክክልና ተቀባይነት አላህ ስብሐነ ተዓላ ዘንድ ይኖረው ዘንድ ምን ይቀድማል? እውቀት ነው? አላዋቂ ሳሚ ይባላል። አለበለዚያ ምን ይባላል? አላዋቂ ሳሚ ምን ይለቀልቃል? ምስቱ ይለቀልቃል ነው አይደል? ግልጽ ነው አለ። ስለዚህ ያለ እውቀት የሚደረግ ነገሮች ሁላ ውጤታቸው መጥፎ ነው የሚሆነው ማለት ነው። ስለዚህ እውቀት ነው መቅደም ያለበት። فلا يعتبران ግምት የሚሰጣቸው አይሆኑም። ንግግር የሚሆን እ ስራም ኢላ ቢሂ በሱ እንጂ በማ በእውቀት እንጂ ነዓም أراد به بس فلقوال أن العلم علم كو شرط في صحة القول والعمل نذكر ትክክልና ተቀባይነት እንዲኖረው ሸርጥ ነው መሟላት ያለበት ፎርማሊቲ መስፈርት ነው ማለት ነው እውቀት ፈላ ዩዕተበራኒ ግምት የሚሰጡ አይደሉም ፈላ ዩዕተበራኒ ለስንት ነው ለሁለት አይደል ሙሰና ነው ለማ ለንግግርም ይሁን ለስራ ግምት የሚሰጣቸው እንደው የሚቆጠሩ አይደሉም ኢላ ቢሂ በእውቀት እንጂ فهو እሱ ሙተቀድሙን መቅደም ያለበት ነው አለይሂማ በእነሱ ላይ በማን ላይ ሙተቀድሙን አለይሂማ በማን ላይ በንግግርና በስራ ላይ መቅደም ያለበት ነው። ሊአነሁ ምክንያቱም ሙሰሒሁን ሊንየቲ ሊአነሁ ምክንያቱም ሙሰሒሁን ሊንየቲ ንያን ሰሂህ እንዲሆን የሚያደርግ ማን እውቀት ነው አይደል እንዴ? ግልጽ ነው። ለምታውቀው አካል ነው ስራን ጥርት የምታደርገው። አላህን ስብሓነሁ ወተዓላ ስትረዳው፣ ስታውቀው፣ ስታውቂው ነው ወማ ቀደሩ ላህ ሐቀ ቅድሪ والأرض جميعا قبضته يوم القيامة والسماوات مطويات بيمينه الله لازم الله መፍራት የሚገባውን እኮ ፍራቻ አልፈሩትም ነው የሰው ልጆች አይደል የሚገባውን ቀድር ካለማወቅ የተነሳ በእውቀት ልም ልክ ነው አላህ የምትፈራው ما يخشى الله من عباده العلماء ስለዚህ ከዛ አንጻር ንያም ትክክል እንዲሆን መስፈርት ያን ሙሰሒሁ ልንያ አልሙሰሒሃ ልልዓመሊ ስራህም ደግሞ ምን እንዲሆን ትክክል እንዲሆን የሚያደርግ እውቀት በሁለት አይነት መልኩ እዚህ ጋር ማስቀመጥ ይችላል። ለእውቀት ንያ እንዲስተካከል ዒልም መስፈርት ነው። ንያ ደግሞ ከተስተካከለ አልሙሰሒሐቱ ሊልዓመሊ ስራህን እንዲሆን የሚያደርግ ነው ማ ንያ ስራ የተስተካከለ እንዲሆን የሚያደርግ ነው ኢንተሃ አይ ኢንተሃ ከላሙ ንግግሩ እዚህ ላይ ተቋጭቷል ያ ወሚን ሁና ከዚህ አንጻር ይላል ወሚን ሁና እንግዲህ ከዚህ አንጻር እዚህ ላይ ይላል ሁና ማለት ማለት እዚህ ላይ ማለት ወሚን ሁና እዚህ ላይ እንግዲህ ከዚህ አንጻር ኢተጀሃት ተቀጣጭታለች። ኢተጀሃት ተቀጣጭታለች። ምን ሂመሙ አህል ልዕልሚ የእውቀት ባለቤቶች ሂማ፣ ጭንቀት፣ ሀሳብ ተቀጣጭታለች። ኢላ ተዓሉሚ አህል ካሚል ዐቂዳ ኢላ ተዓሉም ምን በማለት ላይ ተዓሉም ማለት ነው መማር ኢላ ተዓሉሚ በመማር ላይ ማለት ነው አሕካሙ ልዓቂዳ የአቂዳን ድንጋጌ ወተዕሊሚሃ እሷንም በማስተማር ላይ ተቀጣጭታለች ይላል ኢላ ተዓሉሚ በመማር አሕካሙ ልዓቂዳ የአቂዳን ድንጋጌ ወተዕሊሚሃ ለሌሎችም በማስተማር ዙሪያ ላይ ተቀጣጭታለች ማለት ነው የዑለሞች ምን ሂማ ጭንቀትና አሳብ ዋዕተበሩ ዛሊከ እንደውም ቆጠሩት ዋዕተበሩ ቆጠሩ ግምት ሰጡ የማንን ጉዳይ የአቂዳን ጉዳይ ልብ በሉ ዋዕተበሩ እንደውም ቆጠሩ ግምት ሰጡ ዛሊከ ይህ እኮ አቂዳን መማር አቂዳን ማወቅ ካወቁም በኋላ ለሌሎች ምን ማለት ማስተማር ሚን አወልያት ልዑሉም መጀመሪያ መቅደም ካለባቸው ምኖች ውስጥ እውቀት ውስጥ እንደሚገቡ ማለት ዋዕተበሩ ቆጠሩ ግምት ሰጡ ذلك ይህ እኮ አቂዳ መማር ማወቅ ማሳወቅ ለሌላው ምን አወልያት ልዑሉም መጀመሪያ ልናውቁ የሚገባ እውቀት ነው ብለው ግምት ሰጥተዋል ወአለፉ ፊሃ በእሷ ዙሪያ ላይ ይምጻፉ ሙአለፋት ምኖችን ምኖችን ኪታቦችን ሙአለፋት ሲባል የተጻፉ ኪታቦች ማለት ደረሱ ድርሳናትን ብዙ ማለት ወአለፉ ፊያ ሙአለፋት ጻፉ ብዙ ኪታቦችን ኻሰተን በዚህ ጉዳይ ላይ በተናጠል የሚመለከታቸውን ኻሰተን ማለት በተናጠል ይህንን ርዕስ ብቻ የሚዳስሱ ፈሰሉ ፊሃ በሷ ላይ የተለያየ ፈስል ሰጡ። በተለያየ ሁኔታ ፈስል ፈስል ማለት ማለት ንዑሰ ርዕስ አይደል የሚባለው ንዑሰ ርዕሶችን ሰጥተው በስሩ ብዙ ፈስሎችን አስቀመጡ። ፈሰሉ ፈሰፊና ምናምን ስትቀሩ ፈስሉን አላላችሁ ፈስሉን ፈስሉን እያለ ነው። ንዑሰ ርዕስ ማለት ነው። ርዕስ ሲባል ጠቅላላ ንዑሰ ርዕስ በስሩ የሚካተቱ ብዙ ርዕሶችን ሰጥተውት ንዑሰ ርዕስን ሰጥተው ጽፏል። አሕካመሃ የአቂዳን ድንጋጌን በተመለከተ ወማ የጂቡ ፊሃ በእሷ ላይ ደግሞ ግድ የሚሉ ነገሮችን በማን ላይ በአቂዳ ዙሪያ ላይ ወማ የጂቡ ፊሃ በእሷ ደግሞ ግድ የሚለውን ነገሮች በአቂዳ ጉዳይ ማለት ወበየኑ አብራርቷል፣ ግልጽ አድርጓታል። ማዩፍሲዳ ማዩፍሲዱሃ ማለት ማለት እሷን የሚያበላሻት አው የንቁበሃ ወበየኑ ማ ዩፍሲዱሃ አው የንቁባሃ ይላል። እኔ እናንተ ጋር ምንድን ነው ዩንቂሱሃ? እሺ እኔ ጋር እንደዛ ነው የሚለው። በሁለቱም መተርጎም ይችላል እና ሁላችሁም ጋር እንደዛ ነው የሚለው። እሺ በእኔም በእናንተም ልፈስርላችሁ። አው ዩንቂዱሃ ማለት ማለት ነው የሚያበላሸት ነው ወይም የሚያፋልሳት ማለት አው የንቁሳ ከተባለ የሚያጓድላት ሚነ ሽርክያት ሽርክን በተመለከተ ሚነ ሽርክያት ሽርኮችን ገለጹ። ግልጽ ነው። የተውሂድ ተጻራሪ የዓቂዳ ጠላት የሆነው የሚያፋልሰውን ሽርክን በተመለከተ ራስን የቻለ ፈስል ርዕስ ንዑሰ ርዕስ እያደረጉ ጻፉ ማለት ወልኹራፋት ሁራፋት በአማርኛ ምን እንደምለው አላውቅም። የተለመደ ሁራፋት ማለት ዝም ብሎ መጀዘብ ማለት እ አዎ መገረብ ወይም መጀዘብ ማለት ነው። ወልቢድዒ በማይጠቅሙ ነገሮች ላይ መዋለል ማለት ነው። ወልቢድዒ እንዲሁም የተለያዩ የተፈጠሩትን ፈጠራዎችን በተመለከተ ለሱም ርዕስ ሰጥተው አስቀምጧል። ቢድዓም አቂዳ ሊጻረር የሚችል ነገር ነው። ምክንያቱም ቢድዓ ሽርክ ውስጥ የሚያስገባ ቢድዓ አለ ማለት ነው። ግልጽ አለ። እነዚህ ነገሮች ከመኖራቸው አንጻር ለሱ ርዕስና ንዑሰ ርዕስ እየሰጡ ዑለማዎች አብራርተዋል፣ ገልጸዋል ማለት ነው። ወሀዳ ይህ እኮ ይሄ ሁላ ጥረት እንዲሁም ደግሞ ይህ ሲል ተውሂድን የሚያፋልሱ ነገሮችን ማወቅ አቂዳን የሚጻረሩ ነገሮችን ማወቅ፣ ከኹራፋት ከቢድዓ መራቅ፣ ይሄ መሳሰሉት وهذا هو معنى لا اله الا الله لا اله الا الله ምንድነው ትርጉምና ጽንሰ ሐሳብ አለበለዚያ ሰውየው ላ ኢላሃ ኢላላህ ቢል ወይም ሰላቱ ላይ ኢያከ ነዕቡዱ ወኢያከ ነስተዒን ቢል ከዛ ቤቱ ሄዶ ደግሞ ማለት ነው ግልጽ ነው አዎ የተለያዩን ቢጠራ ግልጽ ነው አብሬትዬ አልከስዬ፣ ሸኸና ሁሴን፣ አብዱልቃድር ጀይላኒ፣ የቦረ ነው እያለ የተለያዩ ቢጣራ ምንድነው ላ ኢላሀ ኢለላህን የሚጻረር ነገር ውስጥ ገብቷል ነው። ግልጽ ነው። የእሱ ላ ኢለላህ ማለት ኢያከ ነዕቡድ ወኢያከ ነስተዒን ማለት ትርጉም የለሽ የሆነ ጩኸትና ትርጉም የለሽ ተግባር ነው ማለት ግልጽ ነው። መን ቃለ ላ ኢላሀ ኢለላህ ኻሊሰን ምን ቀልቢህ ሸርጥ አለው። ግልጽ ነው አለ ስለዚህ ላይ ላይ ለላ ማለት ሰውየው ምንም ትርጉም የለውም። አንዳንዱ ይላል ላይ ላይ ለላ ሚፍታሁል ጀና ይላል። ላይ ላይ ለላ የጀነት ምንድነች? ቁልፍ ነች። ነዓም ወላኪን ሊኩል ሚፍታሂን አስናን ለእያንዳንዱ ቁልፍ ምን አለው? ጥርስ አለው። ጥርስ ከሌለው አይከፍትም ማለት ያ ደግሞ ምንድነው? ተውሂድ አቂዳ መያዝ ነው ጥርሱ። የሚፋለሱ ነገሮችን ተግባራቶችን መያዝ ነው። ዝም ብሎ ላይ ላይ ለላ መጮህ ምንም ትርጉም የለው። የዛን ጊዜ ነው አለበለዚያ ጥርስ የሌለውም ማለት ነው። ቁልፍ ይዞ መጥቶ ነው ምንም አይከሰትም ማለት ነው። ስለዚህ መታወቅ አለበት። ፈለይሰት አይደለችም ሙጀረዱ ከሊመቲን ቱቃሉ ቢልሊሳን ላይላ ኢላላህ ማለት እኮ ፈለይሰት አይደለችም ሙጀረድ ከሊመቱ ተናጠል የሆነች ቃል አይደለች ሙጀረድ ከሊመቲን ቱቃሉ ቢልሊሳን በምላስ የምትባል ተናጠል የሆነች ቃል አይደለችም። በል እንዲያውም በል እንዲያውም ለሃ መድሉል ላይላህ ኢላላህ የሚያመላክታቸው ነገሮች አሉ። ግልጽ ነው። ላይላህ ኢላላህ የሚያመላክታቸው ወማዕና እንዲሁም ጽንሰ ሐሳብ አላት። አዎ ላ ማዕቡደ ቢሐቂን ኢላላህ ወሙቅተዳ ላይላህ ኢላላህ የምታስከትታቸው ነገሮች አሉ። ግድ የምታደርጋቸው ሙቅተዳ ማለት ማለት ነው። ላይላህ ኢላላህ ምን የምትላቸው ግድ የምታስደርጋቸው ግልጽ ነው። ላይላህ ኢላላህን ስንይዝ መተግበር ያለብን ማለት ነው። ግልጽ ነው። ማሟላት ያለብን ላይ ላይ ለላ ያለ ሰው ምንድን ነው ማለታችን ምን ያስከስታል? ምንን ልንተገብር እንደሚችል ተጠቅሷል። ተጂቡ ግድ ይላል። ማዕሪፈቱሃ እሷን ምን ማለት ማወቅ በቃ ላ ኢላሃ ኢለላህን መድሉሉን ማዕናውን ሙቅተዳውን አዎ ተውሂድን የሚጻረሩ አቂዳ የሚጻረሩ ነገሮችን ማወቅ ምንድነው ግድ የሚል ተግባር ነው ነው ግድ የሚል ተግባር ዲቡ ማዕሪፈትዋ ኩላሃ ሁሏን ወልዓመል እንዲሁም ማለት አለብን መስራት አለብን ቢሃ በሷ በላ ኢላሃ ኢላላህ ظاهرا وباطنا በምን በግልጽም በስውርም ግልጽ ነው በውስጥም በግልጽም ማለት ግልጽ ነው መተግበር አለብን። ውስጣችንም ላኢላሃ ኢለላህ እላያችንም ላኢላሃ ኢለላህ ሚን መሆን መቻል አለበት። ምላሳችን ላይ ብቻ የሚቀር መሆን የለበትም። ወለሃ ለሷም ሙናቅባት ምን አለው? ምን የሚያበላሹ የሚያፋልሱ ነገር አላት። ላኢላሃ ኢለላህ ወሙነቅሳት የሚያጓድሉ ነገሮችም አሏት ለላ ኢላሀ ኢላላህ ወላ የተቢሑ ዛሊከ ይህ ነገር ግልጽ ሊሆን አይችልም ኢላ ቢተዓሉም በመማር እንጂ ማለት ለእውቀት ቦታ ያልሰጡት አንጃዎች በኢስላም ውስጥ የሚፈጠሩ የተለያዩ ቡድኖች እዛ ውስጥ ተዘፍቀው የሚገኙትም ከዛ አንጻር ነው። የአቂዳ ኪታቦችን ልክ ዳንጀረስ የሚባለው አጥር ይመስል የሚፈሯቸው አሉ አይደል እንዴ? የአቂዳ ኪታቦችን ማለት ነው እንዳትነኩ የተባሉ ይመስል አጥር ይመስል የሚሸሹ ከዛም አንጻር በተውሂድ ላይ ያላቸው ማለት ነው ብቃትና እውቀት እዚህ ግባ የማይባል ከምን ያልዘለለ ከበፊት ሙሽሪኮች እውቀት ያልዘለለ እውቀት የያዙ ሚድለ ተብሊግዩን ወልኢኽዋንዩን ወአምሳሊሂም እነሱን የመሰሉ ወልአሕባሽዩን ሌሎችንም መጥቀስ ትችላለህ ማለት ግልጽ ነው። እውቀታቸው ከዚህ የዘለለ አይደለም። ግልጽ ነው። ወይም እያወቁ ምን የሚሉ ናቸው? የሚያጠፉ ናቸው ማለት ነው። እነዚህ ለላ ኢላሃ ወይም ለተውሂድ ለአቂዳ ቦታ የማይሰጡ አንጃዎች፣ ቡድኖች ናቸው። ሌሎችም እኛ ከጠቀስናቸው ውጪ የተፈጠሩ ሌሎችም አሉ። ገና የሚፈጠሩም ይኖራሉ፣ እዚህም ያሌሉ ማለት ነው። ولهذا ለዚህም የጂቡ ግድ ይላል አየኩነ ሊሆን ይገባል ሊዑሉም ልዓቂዳ ለዓቂዳ ትምህርት አሰዳራ ምን ሊኖራት ይገባል? ሰዳራ ከሁሉም ቀድማ የምትገኝ መሆን አለበት። ሰዳራ ማለት ነው ወደፊት የምትል ግልጸዋለ ቅድሚያ የሚሰጣት ማለት ነው። ግልጸዋለ ቅድሚያ የሚሰጣት ወደፊት የምትል በይነል ሙቀረራት ከምኖች በፊት ሙቀረራት በሚዘጋጁ ለትምህርት ቤት ለሚዘጋጁት ሃንዳውቶች የሚዘጋጁ መጽሐፎች ያው ምሳሌ እዚህ የተዘጋጁ መጽሐፎች አሉ ለዚህ መድረሳ መጽሐፎች ለአንደኛ ክፍል ለሁለተኛ ለሶስት እየተባለ እኚህ ምን ይባላሉ የሚዘጋጁት መጽሐፎች ሙቀረራት ይባላል ግልጽ ማለት መጽሐፎች ማለት ነው። ሃንድ አውቶች ማለት ነው። ግልጽ ነው። ስለዚህ ይላል ወለሃዳ የጂቡ ግድ ይላል የኩነ ሊሆን ይገባል ሊዑሉም ልዓቂዳ ለዓቂዳ ትምህርት አሰዳራ ቅደም የሚሰጣት በይነ ልሙቀረራት ከምኖች መካከል ከሙቀረሮች ለትምህርት ቤት ከሚዘጋጁ መጽሐፎች አድራቅያ ነው ማለት ለትምህርት ማለት ነው አይደል ለትምህርት ከሚዘጋጁት መጽሐፎች ሃንዳውቶች የመጀመሪያ ከነሱ መካከል ቅድሚያ መሰጠት ያለበት እሱ ነው። ፊ ሙክተለፊል መራሒል በተለያዩ ምኖች ላይ ደረጃዎች ላይ ሙክተለፍ ማለት ማለት በተለያየ ማለት ነው። ፊ ሙክተለፊል መራሒል በተለያዩ ደረጃዎች መራሒል ማለት ማለት ደረጃዎች ማለት ነው። እሺ ምሳሌ ምን አለ? መራሒሉን እኛ አገር ምንድን ነው የሚባለው? ረውዳ አለ ኬጂ ምናምን የሚባሉት ማለት ነው። ግልጽ ነው። ከዛ በኋላ ምን አለ ኢለመንተሪ አንደኛ ደረጃ ማለት ነው። ስለ እንትን ስናወራ አንደኛ ደረጃ፣ ሁለተኛ ደረጃ ከዛ በኋላ እያለ እንደዛ እያለ ይቀጥላል አይደለ? በአረብኛም አለ ረውዳ ይባላል፣ ሳነውያ ይባላል። ግልጽ ነው። እያለ ይቀጥላል ማለት ነው። እንትን ገብቷቸዋል መሰለኝ። በተለያዩ ደረጃዎች ሊዘጋጅ ይገባል እስከ ዩኒቨርሲቲ ድረስ ማለት ነው። መቀጠል አለበት። ከልጆች ከመነሻው አንስተን ከምን ከረውዳ አንስተን ከዛ እያልን ማለት ነው መቀጠል አለበት ማለት ነው። እስከ ዩኒቨርሲቲ እስከ ጃሚዓ እስከ ጃሚዓ ድረስ መቀጠል አለበት ማለት ነው። ኩልያዎች ጃሚያዎች ላይ ሁሉም መራሂል ላይ መኖር አለበት። አልহামዱሊላህ እኛ መድረሳ አልহামዱሊላህ ከረውዳም ጀምሮ አለው ተውሂድና የመሳሰሉት በደንብ ግን መያዝና መማር አለባቸው وان تعطى ሊሰጥ ይገባል من الحفظ ምን ሊሰጠው ይገባል ሂፈዝ ሂፈዝ ምን ማለት ነው ሂፈዝ ፔሪዮዶች ግጣ ሂፈዝ ማለት ማለት ክፍለ ጊዜ ወይም ፔሪዮድ የምንለው ማለት ነው وان تعطى ሚነል ሒፈስ ክፍለ ጊዜ ሊሰጠ ይገባል። አልየውምያ የውምያ ማለት በየቀኑ ማለት ነው። እለታዊ ማለት እለታዊ የሆነ ክፍለ ጊዜ ሊኖረው ይገባል በየቀኑ አልዓደዱል ካፊ በቂ የሆነ ቁጥር ያለው ክፍለ ጊዜ ሊኖረው ይገባል። ግልጽዋል በቂ የሚባል ክፍል ጊዜ ሊኖረው ይገባል። የተውሂድ ጉዳይ የአቂዳ ጉዳይ ደግሞ ዝም ብሎ ማስተማር ብቻ አይደለም። እንዲሁም ደግሞ ምኖችን ክፍለ ጊዜዎች ፔሪዮዶችን መስጠት ብቻ አይደለም። ወዩኽታሩ ለሃ ለእሷ መመረጥ አለበት አልሙደሪሱነል አክፋ ብቁ የሆኑ መምህራኖችም መዘጋጀት አለባቸው። ወዩኽታሩ ለሃ ለእሷ መመረጥ አለበት። ለምን? ለአቂዳ ትምህርት ዝም ብለህ ግብስብስ የሆነውን አምጥታ አታስገባ ማለት ነው። ግልጽ ነው። ተጽዕኖ ፈጣሪ በስነ ስርዓት ሊያስተምር የሚችልን መምጣት አለበት። ግልጽ ነው። አቋሙ እዚህ ግባ የማይባልን አይደለም ይዘህ የምታመጣው። ወይም ልጆቹን ማለት ነው ተውሂድ አስተምር ብትለው የእሱ ተውሂድ ከምን ያልዘለለ ተውሂድ ሩቡብያ ላይ ብቻ የሚሽከረከርን ተውሂድ የያዘም አምጥተ በአስተማሪነት እንዳታስቀምጠው ተውሂድ ሩቡብያ ኡሉሂያ አስሞ ሲፋትን በስነ ስርዓት ለይቶ የሚያውቅ ብቅ የሆነ መምህር ሊመረጥለት ይገባል ነው። ለምን ምን ይባላል? ፋቂድ ሸይ ላ ዩዕጢ ይባላል። ገዛ አንድ ነገር የሌለው ሰው አይሰጥም። አንድ ሰው መስጠት የሚችለው ምን ሲል ነው? ሲኖሮ ነው መስጠት የሚችለው። እሱም አያውቀውን ለሌላው እንዴት ይሰጣል? እንዴት ሊያስተካክል ይችላል? ሌላው ለራሱ ሳይስተካከል ማለት ነው። ስለዚህ ይህ ነገር መታወቅ አለበት ነው ويختار لها المدرسون الأكفاء وأن يركز من مبال አለበት ተርኪዝ መደረግ አለበት። ወአዩ ረከዝ ተርኪዝ ሊደረግ ይገባል። ተርኪዝ ማለት ምን ማለት ነው? እስኪ ነገር እ እ እ ማተኮር አይደለ? ወአዩ ረከዘ ወአዩ ረከዘ አለይሃ በሷ ላይ በጣም ተርኪዝ ልናደርግ ይገባል። ትኩረት መስጠት አለብን። ፊነጃህ በማለፍም ዙሪያ ወሩሱቢ በመውደቅም ዙሪያ ላይ በቃ የልጁ የመውደቅን የማለፍም ሁኔታ ላይ በተውሂድ ላይ ተንተርሰ መሆን አለበት። ግልጽ ነው። ከተውሂድ መራሂሎች ላይ ብለውናል አይደል? የተለያዩ ደረጃዎች ላይ ልጁ በአቂዳ ላይ የደከመ ከሆነ ደግሞ መማር አለበት። መውደቅ ካለበት ይወድቃል። ማለፍ ካለበት ያልፋል። ይህ ትልቅ ሚዛን ሊሆን ይገባል። የምን ጉዳይ የምን ጉዳይ የአቂዳ ጉዳይ ይላሉ ሙአልፉ። ሩሱክ ማለት ማለት ነው መውደቅ፣ ነጃስ ማለፍ ማለት ኺላፍ በተቃረነ መልኩ ኺላፉ ሱለይማን ኺላፍ ማ አለይህ በተቃረነ መልኩ ማ አለይህ ጋሊብ ዋቂዕ ድራሰቱ ልመናሀድየት ልየውሚያ ኪላፍ በተቃረነ መልኩ ማ አለይህ በሱ ላይ ያለበት ጋሊብ አብዛኛው ዋቂዑ ዲራሳት ልመንሀድየት ልየውሚ የውም በአሁኑ ሰዓት ያሉ የተለያዩ ዲራሳቱል መንሃጂያ የሚባሉት ካሉበት ሁኔታ በተለየ መልኩ ቃል በቃል መጀመሪያ ልፍታላችሁ። ኺላፍ በተቃረነ መልኩ ማ አለይህ ባሉበት ሁኔታ ጋሊብ አብዛኛው ዋቂዕ ዋቂዕ ማለት ማለት አሁን ያለንበት ተጨባጭ ጊዜ ማለት ነው ወይም ወቅት الدراسات المنهجية دراسة المنهجية በአማርኛ ምን ማለት ነው? ይሄ መንሃጅ ማለት ይሄ አሁን ምኑን ጠብቆ ኒዛም ማለት ነው። ኒዛሙን ጠብቆ ቢሰጥ ካሪኩለም ያላቸው ትምህርቶች ማሻአላ አህሰን አማርኛውን ባናገኘውም ያው በእንግሊዘኛው እንግባባለን ካሪኩለም ተነድፎላቸው የሚሰጡ ትምህርቶች ማለት ነው። ግልጽ ነው። አልገባችሁ? ካሪኩለም ተነድፎላቸው ግልጽ ነው። የሚሄዱ ትምህርቶች ላይ በአሁኑ ሰዓት ያለው በተቃረነ መልኩ ማድረግ አለብን ነው። እሳቸው ምንድነው አንዳንድ ቦታ ላይ የሚስተዋለው ነገር ደስ የማይል ነው ነው ምንድነው ዲራሰቱል መንሃጂያ እየተሰጠ ካሪኩለም ተነድፎበት የተለያዩ ትምህርቶች እየተሰጠ የተውሂድን ጉዳይ ግን ወደ ጎን የሚሉ አሉ። ይህ እንግዲህ ምን ሊፈራ እንደሚችል አይታወቅም ማለት ነው። የተውሂድን ጉዳይ ወደ ጎን አድርገው ሌላን ትምህርት ላይ ትኩረት መስጠታቸው ወይም መማራቸው የልጆቹ ነቲጃ ምን እንዲሆኑ ነው? ምን እንዲሆኑ ነው የተፈለገው? አቂዳን ለነሱ ጎን ወደ ጎን አድርገን አቂዳ ሳንሰጣቸው ሳናስተምራቸው በሌላው ላይ መልፋት ምን ማለት ትርጉም የለሽ ነው የሚሆነው። فإن علم العقيدة እነሆ እኮ የዓቂዳ ትምህርት ፊል ጋሊብ በአብዛኛው ላ ይሑዷ ሐዝ አይሰጡትም። ምን ማለት ነው? ሀብ ላ ይሑዷ ምን ድርሻ ማለት ነው። ምን አይሰጡትም? ላ ይሑዷ ድርሻን አይሰጡትም። ቢልኢህቲማም በጣም ተጨንቀውበት ማለት ነው። ፊ ቲልከ ዲራሳት በእነዚህ ትምህርቶች ላይ ወይም ቢሰጥ በሁለት እግሩ የማይቆም አሰጣጥ ነው የሚሰጠው አንዳንዱ ሲያስተምር ዝም ብሎ በቃ መረቡክ ይላል ረቢ አላህ በቃ ተብሎ ብቻ እንዲኬድ መሆን ማድረግ አይደለም። ግልጽ ነው። ከዛ ወይም ደግሞ በቃ እንደ ሌሎቹ ማለት ነው ምንም የማይነካካ አይ ከሰው ጋር ያጋጨናል፣ ይሄ አንድነትን ይሸረሽራል እየተባለ የውሸት አንድነት መሆን የለበት። የእውነት አንድነት ነው የሚያስፈልገው አይደል? ግልጽ ነው። የእውነት አንድነት እንጂ የውሸት አንድነት አያስፈልግም። ግልጽ ነው። ስለዚህ እንደዚህ አንድነትን ይበታትናል። ተውሂድ ምናምን የምንል ከሆነ አሁን እኮ ምሳሌ ማለት ነው። ሸሆቹን የምነካ ከሆነ ሰዎች ይሩቁናል። አብሬት ይያልከስ እያልን ማለት ነው ብነካ በዚህ ጋር የሚያመልጡናሉ ማለት ነው። ግልጽ ነው። ስለዚህ ዝም በሏቸው በቃ ከነ ምናምናቸው እንጂ ይሄ ነው አይደለም። እንደዛ ቢሆን ነብዩ አለይሂ ሰላቱ ወሰላምን እኮ ሙሽሪከል አረቦች ምን ብለው ነው የሚቀበሏቸው ነበር? እንደ በፊቱ ሙሐመዱን አሚን ብለው ነበር የሚቀበሏቸው አይደል አይደል ሙሐመዱል አሚን ብለው ነበር የሚቀበሏቸው ነብዩ ግን እያንዳንዱ ላትን የሚገዛውንም ዑዛን የሚገዛውንም ሳሌሖችን የሚገዛውንም መላኢካዎችን የሚገዛውንም ሁሉንም ሐጀርም ሸጀርም በሉ ማንንም ከአላህ ውጭ የሚገዛው ሁሉንም በአንድ አይን አይተው ይሄ ሽርክ ነው እያሉ ሲናገሩ ነው ነብዩ አለይሂ ሰላቱ ሰላም ሳህር መጅኑን ግልጽ ነው እያሉ ሙፈሪቅ ምን ማለት የሚለያይ ቤተሰብን የሚለያይ የተባሉ ማለት ዛሬ ላይም ተውሂድን የሚናገር ሰው ኡመቱን የሚለያይ ይባላል። ግልጽ ነው። ኡመቱን የሚለያይ ይሄ በታታይ ልትባል ትችላለህ። ቁሉ ማ ሺእቱም ቁሉ ማ ቁሉ ማ ተቁሉም ማለት ግልጽ ነው። ዋናው ዓላማ ዒሽ ሊላህ ተከለም ሊላህ ፈስኩት ሊላህ ተሐረክ ሊወጅህ ላህ ግልጽ ነው። መሆን ያለበት ያ ነው ማለት ላ ቱባሊ ቢአቅዋሊሂም ለነሱ ንግግር ቦታ መስጠት የለብህም። ዋናው ቁርአንና ሐዲስን ተከትዬ ነው እየሄድኩ ያለሁት ወይስ አይደለም የሚለውን ነው ሚዛን ውስጥ ማስገባት ያለብን። فإن علم العقيدة في الغالب لا يخضع بالاهتمام ትኩረት ሰጥቶ في تلك الدراسة በእነዚህ ትምህርቶች ዝም ብሎ ይድበሰበሳል ማለት ነው። አዎ በግልጽ ለህብረተሰቡ አይደርስም። ይሄ ነገር ግን እያደገ ከሄደ እየዳዳ ከሄደ ምን ይሆናል? ሚማ ዩኽሻ ምን ያህል የሚፈራ ደረጃ ይደርሳል። ሚን ወራኢሂ ከሱ በስተጀርባ አየንሸአ ምን እንዳይል እንዳይፈጠር። አየንሸአ ማለት እንዳያድግ ወይም እንዳይፈጠር ምን ጀይሉን ጀይል እንዳይፈጠር ጀይል ማለት ነው ትውልድ ትውልድ እንዳይፈጠር ያሰጋል ማለት ምን አይነት ትውልድ የጅሃሉል አቂደቱ ሰሂሃ ትክክል የሆነኛ የሆነችዋን አቂዳ ምን እንዳይ የማያቅ እበሰት እንዳይፈጠር ያሰጋል። ለዚህ ነው አሽባሽ የተለያየ እንቅስቃሴን ሲጀምር ማለት ነው መድረሳዎች ላይ ትኩረት ማድረግ የጀመረው ከመሰለ አጋዥ ቡድኖቹ ማለት ከነጫጩቶቹ የተለያየን እንቅስቃሴዎች ያደረገው መድረሳዎች ላይ ነው አይደል? እንዲዘጉ ልጆች ከልጅነታቸው መጀመር እንደሌለባቸው እኚህ የመሳሰሉ ህጎችን ግልጽ እኚህ ወይም ደግሞ ሌላዎቹ ደግሞ ፊረቆች ደግሞ ስታያቸው ወላ በተብልግ እጅ የተያዙ ምኖች መድረሳዎችም ቢሆን ወላ ኢኽዋንዮች የያዟቸውም ምኖች መድረሳዎችም ቢሆኑ ምን ይላቸው በዚህ ጉዳይ ላይ ኢህቲማም አይፈቱ ልጆቻቸውን ራሱ በዚህ ላይ ምን እንዳይስኖር ትኩረት እንዳያደርጉ ነው የሚያደርጉት እና مما يخشى من ورائه ጀይሉን የጅሃሉል አቂደቱ العقيدة ይፈጠራል ስለዚህ የኛ ልሳን ሁሌ ምን መሆን አለበት ተውሂድ እያለን ለሌላው መግለጽ አለብን ማስተማር አለብን ፈየስተሲግ ጥያቄዎች ካላችሁ ቃላቶች ላይ በተመለከተ ሮጥ ካልኩኝ እያሰመራችሁ ትሄዳላችሁ እሺ ፈየስተሲጉ እንደዛ ከሆነ ዝም ዝም እየተባለ የአቂዳ ጉዳይ ወደ ጎን ከተተወ ፈየስተሲር እስቲሳቅ ማለት ምን ማለት ነው? ፈየስተዚ ፈየስ ምን ማለት ነው? ፈየቅበል ማለት ምን ይላል? ይቀበላል። አሽርክያት እያለ እያለ ምን አቂዳን በስነ ስርዓት ካልተረዳ የሰውየው ጣፈንታ የልጅቷ ዕጣ ፈንታ ሊሆን የሚችለው ምንድን ነው? ፈየስተሲጉ ምን ይላል? ይቀበላል። አሽርክያ ሽርክዎችን ይቀበላል። ወልቢዳ የሚፈጠሩትን ምኖች ቢዳዎችን፣ ወልኹራፋት የተለያዩ ኩራፋቶች ማለት ነው ጭጥፈቶች ያለበት የመጀዘብ ሁኔታ የመገረፍ መንገዶችን ይዞ ይጓዛል ማለት ነው። ግልጽ ነው። እዚህ ገባ የማይባል እንደው አቅል የማይቀበለውን ቂሳ ብቻ ሰብስቦ ይሄንን ቂሳ ምን ይላቸዋል? ያፈስባቸዋል በጆሮ ሁሌ የሚኖሩት በምንድን ነው? በቂሳ ነው። አንድ ሰው ነበረ እንዲህ እንዲህ እንዲህ እንዲህ እንዲህ እየተባለ ብቻ ዝም ብሎ ቂሳ ነው። የነቢዩንም ሐዲስ ማለት ነው ሲላቸው በመሰለኝ የሚናገሩበት ወይም መውዱዕ ضعيف ሐዲሶችን እየለቃቀሙ ይናገራሉ ማለት ወያዕተቢሩሃ ሚን አልዓቂዳ ከዛ በኋላ ትክክለኛዋ አቂዳ ትኩረት ላይ ሳይሰጣት ስንዘናጋ አዎ ሽርክያን ይቀበላል፣ ቢድዓን ሁራፋት ይለቅማል ይቀበላል። ወያዕተቢሩሃ ከዛ ትቆጠራለች። ምኗ ምኗ ሽርኩ ቢድዓው ሁራፋቱ ከምን ተብሎ ሚነል አቂደቲ ግልጽ ነው። ከአቂዳ ተደርጎ ይቆጠራል ማለት ነው። ከአቂዳ ተደርጎ ይቆጠራል ማለት ነው። ከዛ በኋላ እንደ አቂዳ ተደርጎ ይቆጠራል። ሊያነው ምክንያቱ ወጀደ الناس عليها ሰው ልጆችን በዛ ጉዳይ ላይ ስላገኛቸው ነው። ሊያነው ምክንያቱም ወጀደ الناس ሰው ልጆችን አግኝቷቸዋል። አለይሃ በሷ ላይ ነው ያገኘው። በቃ ምን ያደርግ። ስለዚህ ካሁኑ የልጆችን አጥ በምን አይነት መልኩ ነው እስቲ ምን እንላቸው መኮትኮት ያለብን ልናውቅ ይገባል። ለጓደኞቻችን ማሳወቅ ያለብን ምንድን ነው ማወቅ አለ። በስጦታ መልኩ ልንሰጣቸው የሚገባው ምንድን ነው ማወቅ አለ። የአላህን ስብሓንሁ ወተዓላ ዋህዳንያ የሚያንጸባርቁ ነገሮችን ለልጆ ለሰዎች ስንሰጥ በስጦታ መልክ በማስተማር ሊሆን ይችላል። ታሽጎ በሚሰጥ ስጦታም ሊሆን ይችላል። በተለያየ መልኩ ተውሂድን ለሰው ልጆች ብናበረክት የተውሂድ ሁኔታ ግምት እንዲሰጠው ማድረግ እንችላለን لأنه وجد الناس عليها ولم يعرف بطلانها የእሷ መበላሸትን ስላላወቀ ነው ሰውየው እችን ሽርክያት ምን ያለው የተቀበለው ማለት ነው ወለም ያዕሪፍ ወለም ያዕሪፍ ቡጥላንሃ የተበላሸች መሆኗን አላወቀ ወሚን ሁና እዚህ ላይ እንግዲህ ከዚህ አንጻር ነው ይላል በበሉ ومن هنا ازيله كزي انصار ነው እንግዲህ قال امير المؤمنين يمؤمنوش مري هونو ብሎ አለ عمر ابن الخطاب عمر ابن الخطاب ብሎ አለ رضي الله عنه الله كسو መልካም ስራውን ይውደድለትና ምን አለ يوشيكو ያሰጋል ወይም ይቀርባል አለ አንተንቁበ አና አንተንቆበ አይደለ እንደዛ ነው ምን አላችሁ ና እሺ ዩሺክ ዩሺኩ ማለት ማለት ነው ይቀርባል ያሰጋል አንቱም ቀድዋ ምን ማለት ነው? አንቱን ቀብ ማለት ምን ማለት ነው? እ አይደለም እ አንቱን ቀባ ትፈርሳለች ግልጽ ነው ወይም ትፈታለች ማለት ነው ግልጽ ነው የእናንተ አጻጻፍና አንቱን ዩሲኩም አንቱን ቀባ ምን መባሏ እ መፈታቷ ማለት ነው። ዑረል ኢስላሚ የኢስላም ቋጠሮ የኢስላም ቋጠሮ መፈታቱ የቀረበ ነው ይላል። ዑርወተን ዑርወተን ቋጠሮ ቋጠሮ እየሆነ መፈታቱ ማለት ነው። እያንዳንዱ ማለት ነው የኢስላም ቋጠሮ ወይም ገመድ በሉት ከፈለጋችሁ እሺ ውሺኩ አንቱን ቀባ መፈታቷ ወይም ደግሞ ምን ማለቷ መፈታት ግልጽ ነው አለ ዑራ ልኢስላም የኢስላም ምን ዑራ ማለት ምን ማለት ነው? ገመድ ወይም ቋጠሩ ዑርወተን ዑርወተን ቋጠሩ ቋጠሩ ወይም ገመድ እያንዳንዷ ትፈታለች መቼ ኢዛ ነሻ ፊል እስላሚ በኢስላም ውስጥ የተፈጠረ ጊዜና ኢዳ ነሽአ ማለት ምን ማለት ነው? እዚህ የተፈጠረ ጊዜ በኢስላም ውስጥ መላ ያዕሪፉ ጃሂልያ ጃሂልያን የማያቅ የተፈጠረ ጊዜ ነው። አዝናባ ጃሂል መላ ያዕሪፉ ጃሂልያ አብራራዋለሁ አቸው አታስብ ኢዳነሻ የተፈጠረ ጊዜና ፍልስላሚ በኢስላም ውስጥ መላ ያዕሪፉ ልጃሂልያ ጃሂልያን ያላወቀ ማህበረሰብ ሲፈጠር የኢስላም ገመድ አንድ በአንድ ምን ትላለች እየተፈታች ትሄዳለች ምን ማለት ነው ናም ምሳሌ ቀዋኢዱ ልአርባ የተጻፈው በዚህ ምክንያት ነው አይደለም የቀዋኢዱ ልአርባ ኪታብ ይዘቱ ያ ምንድን ነው ይዘቱ እነዛ አራት መርሆችን ቀዋዒዱል አርባ ግልጽ ነው። ቀዋዒዱል አርባ የተጻፉ እነዛ አራቱ መርሆች ማለት ነው የተጻፉበት ምክንያት ጃሂልዮች የነበሩበት የነበሩበትን ሁኔታ ነው የሚነግረን የነበር። ከዛ ካሁን ሰዓት ካሉት ተግባሮች ጋር ምን እያለ ይላል እያነጻጸረ ይመጣል። ነብዩ ምሳሌ ከዛው ልንገራችሁ ነቢዩ አለይሂ ሰላቱ ወሰላም ሶስተኛው መርሆ ነው። ሁለተኛው መርሆ ላይ ምን ይላል? ነቢዩ አለይሂ ሰላቱ ወሰላም አላህ ወደ ሰው ልጆች መልእክተኛ አድርጎ ሲልካቸው ሀጀሩንም ሸጀሩንም ሳሌሆንም መላይካውንም ጨረቃውንም ፀሐዩንም የሚገዛውን በአንድ አይነት አይተው ነው ምን ያሉት የተዋጉትም ሳሊሆችን የተገዛው ቅዱስ የሚሆንበት ምክንያት ምንም የለውም። ዛፍም የተገዛው መጥፎ ነው የምትባልበት። ሁለቱም ምንድን ናቸው? ያው ነው። ባለፈው ጨርሼዋለሁ። የዝንጀሮ ቆንጆ የለውም። ሽርክ ከተባለ ሁሉም ምንድን ነው? ሽርክ። ማንንም ተገዛ ከአላህ ውጪ ለማንም ተዋደቅ ያው ነው። ይሄ መታወቅ ያለበት ነገር ነው። ሁለት እስቲ ሌላኛው ከጠቀሰው መርሆች ውስጥ ምንድን ነው ጃሂልያ ማወቅ አለብን የምንለው ከዚህ አንጻር ጃሂልዮች ነብይ የተዋጓቸው ለምንድን ነው ምን ምን ይገዙ ነበር ማወቅ አለብን ቅድም ስጀምር ምን አልኩኝ عرفت الشر لا ወደዚህ ተከታታይ عرفت الشر لا لشره ولكن لتوكه من لم يعرف الشر وقع فيه ሸርን አወቅኩኝ ሸርን ፈልጌ ሳይሆን እ ለመጠንቀቅ ሸርን ያላወቀ ውስጡ ምን ይላል ይወድቃል እስቲ ከዛ ውስጥ ከጠቀሰው ሌላኛው መርሆች ውስጥ ምንድን ነው እነዛ ነብዩ የተዋጓቸው ማለት ነው ሙሽሪኮች ምንን ኢቅራር ያደርጉ ነበር አለ ተውሂደ ሩቡብያ ኢቅራር ያደርጉ ነበር ሰማይና ምድርን ማን የፈጠረው ብለህ በላቸው ማን ይሏል አላህ ነው ብለው ይመልሱላል ይህንን የመሳሰል ይሄ የጃሂልዮችን ሁኔታ ያወቅነው ለምንድን ነው ዛሬ ላይ መጥቶ አላህ ነው የሚያበላው አላህ ነው የሚያጠጣው አላህ ማለት የሚያበላን የሚያጠጣን ستار العيوب ምናምን እያልክ መዘርዘር አይደለም ማለት ግልጽ ነኝ። ጃሂልዮችም ይሉ ነበር ነው አይደለም። በጭንቅ ጊዜ እንኳን فإذا ركبوا في الفلك الفلك دعوا الله مخلصين ለአላህ ጥርቅ አድርገው ነው የሚጠሩት ማለት فلما نجاهم إلى البر إذا هم يشركون ወደ የብስ ሲያመጣቸው ግን በአላህ ላይ ያጋራሉ። አባባሌ ገብቷችኋል አይደል? ስለዚህ እንደዚህ ነው ማወቅ ያለብን ማለት ነው። ጃሂልያን የማያቅ ይወድቃል። በዚህም በተመለከተ ሼክ መሐመድ ኢብኑ አብዱል ወሃብ ራሱ የቻለ ኪታብ ጽፏል። ምን የሚባል መሳኢሉል ጃሂልያ የሚባል ኪታብ ጽፏል። ጃሂልያ መሳኢሉል ጃሂልያ የሚባል ኪታብ ጽፏል። አላህ እንግዲህ ከወፈቀን ይህንን ቶሎ ከጨረስን እንቀረዋለን። በጣም ማወቅ ያለባችሁ ምርጥ ኪታብ ነው። አጠር ያለች ነች። በውስጧ ብዙ ነገርን የያዘች ያዘለች ኪታብ ነች። ናም ኢዛ ነሻአ ፊል ኢስላም መን ላ ያዕሪፉ አልጃሂልያ መሀይማን ማህበረሰቦች መሀይም ያደረጋቸው ምንድን ነው የሚለውን ነገር ማወቅ መቻል አለብን ማለት ነው። እስቲ ሴቶች በሩን ዝጉት። ትንሽ ቀንሳል መሰለኝ። ግጥም አድርጉ። ከውጭ እንትን ባይሆን አሁን ደህና ነው። እሺ ጥሩ። ምን አለ ምን አለ ሀዛ ይህ እኮ ወየጂቡ ግድ ይላል እክትያሩ ልኩቱቡ ሰሒሐ ሰሂህ የሆኑ ኪታቦችን መምረጥ መቻል አለብን። አሰሪና ምን የሆኑትን ሰላም ጽዱ የሆኑ ኪታቦችን መምረጥ አለብን። ዝም ብለን ያገኘውን አይደለም። ባረከላሁ ፊኩም አላህ እኛ የሰጠን አማና የሰጡንን የሰጠንን አማና በአግባቡ መወጣት አለብን። አላህ የሰጠንን አቅል ለመጥፎ መዋል የለብን። የተገኙትን ሁላ እያግበሰበስን አናንብብ። በተለይ በተለይ አማርኛ ትርጉሞች በተለይ በአሁኑ ሰዓት ያለው ግልጽ በተለይ አማርኛ ትርጉሞችን ወላ ሲየማ በአሁን ሰዓት ያለው አላህ ስብሐነ ወተዓላ ሂዳያውን ይስጠውና የአሰንታጁ ኪታቦችን በፊት የጻፈውንም አሁንም ገና ሊጽፋቸውን እየተውንም የጻፋቸውን ሁሉንም መጠንቀቅ አለብን። ግልጽ ነው። ይህ ሰው ቀሞ አጥማሚ ከእውቀት ቁንጽልን እንጂ ምንም የሌለው ጃሂል ሰው ነው። بارك الله فيكم። ግልጽ ነው። ይህንን ተውሂድን የሚጻረር ነገሮችን በአሁን ሰዓት ደግሞ በተለይ የጻፈም ግልጽ ነው እንዲሁም በ social media ላይም እየለቀቀ የሚገኝ ሰው ነው። ብዙ ኪታቦችን ተርጉሟል። ትርጉሞች የተጻፉት ኪታቦች ላይ በተውሂድ ላይ የሚያጠነጥን እንኳን ከስንት አንድ እንጂ አታገኝ። ግልጽ ነው። ምንም ተውሂድ ላይ የእሱም መሰል የተግበሰበሱ ሰዎችን ኪታብ ነው ሲተረጉሙ የምታገኙት ማለት። ይህ ሰው በጣም ጥንቃቄ የሚያስፈልገው ሰው በአሁን ሰዓት ደግሞ በተለይ ሙሪድን በተመለከተ የጻፈውን ሰምታችኋል ወይም ያያችሁ አይታችሁ። ሁለተኛው ነገር ደግሞ በአሁኑ ሰዓት ደግሞ ምንም በተመለከተ ሽርክን በተመለከተ እስትጋሳ ተወሱልን በተመለከተ ኪታብ ለመልቀቅ ወይም ደግሞ ወጥቷል መሰለኝ ትንሽ እየዳዳ ያለ አዎ በጣም አስቸጋሪ ሰው ነው ማለት ነው። የሚገርመው በአሁኑ ሰዓት በቅርብም የተናገረውን ንግግር የሰማችሁ ትኖራላችሁ። ግልጽ ነው። አዎ ማርያምን የሚያወድስ ኢየሱስ የሚያወድስ ማለት መሐመድን የሚያወድስ በአንድነት ኮንሰርት ቢዘጋጅ ምን ችግር አለ አለ። ልክ የሙዚቃን ኮንሰርት ይመስል ማለት ነው። በድምፅ የፈለጋችሁ ሰዎች እኛ ጋር ይገኛል ኢንሻአላህ ተዓላ። እና ይህ አግራሞትን የሚፈጥር ሰዎች አሉ። በአጠቃላይ ስነግራችሁ ምንድነው? እንደዚህ የሚተረጎሙ አማርኛ መጽሐፎች ምን በሉ ነው እያልኩ ያለሁት፣ ምን በሉ ነው ያልኩት። ተጠንቀቁ። እሱም ብቻ አይደለም ሌላም ሊፈጠር ይችላል። ወደዚህ አዳምጪኝ። ጥያቄ ካለች መጨረሻ ግልጽ ነኝ አይደል? ሌላም ሊፈጠር ይችላል። ሀታ ነብዩ ምን ብለውናል? ስለዚህም ነው እኮ ጥንቃቄ እንድናደርግ የተነገረ ሰተፍተሪቁ ኡመቲ على ثلاثة وسبعين فرقة كلها في النار إلا واحدة የኔ ኡማ ስንት ቦታ ይከፋፈላል? ስንት ቦታ? 73 ቦታ። ሁሉም ወዴት ነች አሉ? ወደ እሳት እንደ ጥፋቷ ትቀምሳለች ነው። ለዘላለም እሳት ይሆናሉ አይደል? ይሄ እንደ ጥፋቷ ትቀምሳለች። ኢላ ዋሂዳ አንዷ ስትቀር ነብዩማ ሰሃቦች ጠይቋል አልጠየቁ? ጠየቁ። እርሱ የአላህ መልእክተኛ ነጃ የሚወጡት እነማን ናቸው ብለው ሲጠይቋቸው የመለሱት መልስ ምንድን ማ አና አለይህ ልዮም ወአስሓቢ እኔ ዛሬ ያለውበትና ሰሓቦች ያሉበትን ጎዳና ይዞ ይወጣ ምን ይላል ነጃ ይወጣል ብሎ ነው እየተናገረ ስለዚህ ላ ተዕጀቡ እንዳትገርሙ በማን ነው ሂዳያ በማን እጅ ነው በአላህ ዩቀልቡሃ ከይፈ ሻ ከይፈ የሻ እንደፈለጉ አላህ ያዛዙራል እኛ ደግሞ ስለ ሰዎችን ተከታይ አይደለም እኛ ሀቅን ነው የምንከተለው ሰዎችን ሀቅ በዞረበት ነው ምን የምንለው እምንዞረው ተውሂድን የሚጻረር ጠላታችን ነው። ተውሂድን የሚወድ ለተውሂድ የሚቆም ደግሞ ምናችን ወዳጃችን። አልወላ ወልበራ የሚባል ነገር አለ። አህልስም የምንወዳጀውንና ጠላት አድርገን የምንይዘውን ነገር ማወቅ መቻል አለን። ግልጽ ነው። ልንወደው የሚገባው ልንከተለው የሚገባው ማለት የአህሉ ሱና ወልጀማዓ አቋም ሼክ መሐመድ አብዱል ዋሃብ ከዚህ ውስጥ ዘመዱ ይሆናል። ዘመዳችሁ ነው ሼክ መሐመድ ኢብኑ ሷሊሕ አልዑሰይሚን ዘመድ ይሆናል፣ አልባኒ ዘመድ ይሆናል፣ ታላላቁ ዑለሞች ዘመድ ይሆናል። የለም ያገናኘን የምንወዳቸው በምን ምክንያት ነው? በአቂዳ ግልጽ ነው። ማንንም የመውደድና የመጥላት ስሜታችን ከዛ አንጻር የምንርቀው የሚያል የአቂዳ ጉዳይ بارك الله فيكم አህም ነው። ስለዚህ በአሁኑ ሰዓት በተለይ ያለ እውቀት ተናጋሪዎች social media ውን እየተጠቀሙ የሚናገሩ ሞልቷል። በተለይ ብህርና እንትን ለመጽሐፍ ያልደረሱ እንጭጮች እየተነሱ መጽሐፍን እየተረጎሙ ያሉት። አማርኛ ኪታቦችንም ሌሎችንም ቢሆን መጠንቀቅ ያስፈልጋል። ለዚህ ነው ታላቁ ዓሊም ይኸው ዶክተር ሳሌሕ አልፈውዛን ምንድን ነው እየመከሩን ያሉት? ሁላችሁም ታውቃላችሁ። ፈውዛን ማለት ከእድሜም አንጻር ከዓለማችን ካሉ ብርቅዬ ከሚባሉ እንደው በአሁን ሰዓት በተለይ ከቀሩልን አላህ ካስቀመጠልን ዑለማዎች ውስጥ ነው የሚመደቡት። የሚናገሩት ንግግርና የሚጽፉት ኪታብን መስካሪ ነው። ምን ይላሉ ወየጂቡ ግድ ይላል ይላል ኢኽቲያሩል ኩቱብ ምኖችን መምረጥ አለብን? ኪታቦችን አስሒሃ ምን የሆኑትን ትክክል የሆኑት ሰሊማ ሰላም ንጹህ የሆኑትን በአቂዳቸው አለቲ ያቺ ኡሊፈት ምን ያለች የተጻፈች አላ መዝሀብ ሰለፍ በማን በሰለፎች መዝሀብ ሰለፉ ሷሊህ ማለት ማን ነው? ሰሃቦች፣ ታቢዒዎች አትባው ታቢዒ በሄዱበት መንገድ የተጻፉ ኪታቦችን ምን ልንል ይገባል እ ልናነብ ይገባል፣ ልንመርቅ ይገባል ማለት ወአህሉ ሱና ወልጀማዓ አህሉ ሱና ወልጀማዓ ያሉበትን አቋም የሚያንጸባርቁ ኪታቦችን ማንበብ አለብን። የሱናና የጀማዓ ባለቤቶች ያሉበትን አቋም ወልሙጣበቃ ምን አይነት ኪታቦችን ሌላኛው የገጠሙትን ልልኪታቢ ወሱና ምንና ምን ቁርአንና ሐዲስ የገጠሙ የሆኑ ኪታቦችን ልናነብ ይገባል ማለት ነው። እነዚህ ኪታቦች ፈቱ ቀራሩ ነው ፈቱ ነው ፈቱቀረሩ እንደዛ ነው የሚላችሁ እናንተ ጋር ስላልታየኝ ነው። አለ ጡላብ ፈዩሰበት ማለት ነው። ፈቱቀረሩ አለ ጡላብ እንደዚህ አይነት ኪታቦች በተማሪዎች ላይ በጽኑ ሊገኝ ይገባል። ፈቱቀረሩ ማለት ማለት በጽኑ መገኘት አለበት ነው በተማሪዎች ላይ ወቱስተብዐዱ አልኩቱብ ኪታቦች ደግሞ ሊራቁ ይገባል። ምን አይነት ኪታቦች? ወቱስተብዐዱ ልትርቅ ይገባል። አልኩቱብ ኪታቦች አልሙኻለፋ የሚቃረኑ የኑ ሊመንሀጅ ሰለፍ የሰለፎችን ኪታብ የሰለፎችን መንሀጅ መንሀጅ ማለት ማለት ነው አካሄድ ወይም ጠሪቅ ማለት ነው። የነሱን አካሄድ መንገድን የሚካልፉ ኪታቦችን ደግሞ ልናረቃቸው ይገባል። ራሱን የቻለ ኪታብ አላቸው እነማን ተብሊጎች እራሷ የቻል ኪታብ አላቸው። እነማ አህባሾች እና ይቻሉ ተውሂድ ብለው የጻፉት ማለት ነው። ግልጽ ነው። አላህ ከአርሽ በላይ አይደለም እ የሚል ኪታብ ተውሂድ ነው ብሎ ነው የተጻፈው። አላሁ መውጁዱን ቢላ መካን ያለ ቦታ አላህ ይገኛል። አራህማኑ አለል አርሽ እስተዋ የሚለውን የሚቃረን የሆነ ኪታብ ነው። ይሄ ጋር ተውሂድ ብሎ የሚያስተምሩት ኢስቲጋሳ ይቻላል በሳሌዎች በመቃብራቸው ብለው ነው የሚጽፉት። ግልጽ ነው። የራሳቸው ያዘጋጁት ኪታብ አለ፣ የጻፈ አለ። ግልጽ ነው። የሙሐመድ ኢብኒ የሙሐመድ ኢልያስ ግልጽ ነው። መሪያቸው ማለት ነው። እኚህ መተ ሁሉም ማለት ነው የራሱ የሆነ ኪታብ አዘጋጅቷል። ኦፍቴል ከሪማ ጆሮሽም እንደው የሚባለውን ሁላ ዝም ብሎ መስማት የለበትም። አኺል ከሪም የሚታየውን ሁላ ዝም ብለህ አትይ፣ የሚነበበውን ሁላ ዝም ብለህ አታንብብ። ነዓም ሁሉም ነገር ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ አንሁ መስኡላ ጆሮም አይንም ልቦና ሁሉም ስለሱ ይጠየቃል ተብሏል። ስለዚህ بارك الله فيكم መጠንቀቅ አለብን። والله አላህ የሰጠንን ኒዕማ ምንድን ነው የምናይበት? حتى ከቻናሎች ከፊ የምናያቸው ማለት ነው። ቲቪ ቻናሎች ምን አይነት ነው እኛ እያየን ያለ ነው? ግልጽ ነው። እኛ ከሁሉም ከዘቀጠው መሆን የለብንም። ከምንም በዲን ስል የሚጃጃሉትንም ማየት በዲን ስም የሚጃጃሉ እነዛ ያው ካፊሮች የታወቀ ነው የሚጃጃል። እኛ መገኛችን አይደለም። ድሮውንም ቦታችንን የቃና ምናምን የሚባሉት ነገሮች ለኛ አስለን እነሱን የሚነሳ ርዕስም አይደለም ከኛ እንደማይጠበቅ ማለት እኛ የምናወራው በኢስላም ስም የሚጃጃሉትን እነሱን መጠንቀቅ ያ ምንም ሱአል እንኳን የሚያስፈልጉ አይደለም። ከሰውነት ወደ እንስሳነት ባህሪ ሊለውጥ የሚችሉ እነዚያ የጋጥ ወጥ የሆኑትን ምንም ጥያቄ እንደሌለው ግልጽና ግልጽ ነው ማለት ነው። አዎ ሊመንሃጅ ሰለፍ ምሳሌ መጠንቀቅ ያለብን ከኩቱቡል አሻዒራ የአሻዒራዎችን ኪታብ ይመስል ወልሙዕተዚላ እዚህ ኪታብ ላይ ወደ መሀል ስትገቡ ሙዕተዚላ ምን ምን እያለ የተወሰነ ነገር ይሰጣቸው ተወሰነ ስለ አሻኢራ ሙዕተዚላ ቡድኖች ናቸው ባረከላሁ ፊኩም በፊት የተፈጠሩ ናቸው አስማው ሲፋትን ምን ይላሉ የሚፋለስ አቋም ያላቸው ቡድኖች ናቸው ግልጽ ነው አለ ሙዕተዚላም እንደዚሁ ግልጽ ነው ሙዕተዚላ ሙዕተዚላም በአስማው ሲፋት ላይ ራሱን የቻለ ችግር አለባቸው ማለት ነው። ግልጽ ነው። ወልጀህሚያ የጀህሚያም ማለት ነው አቋም ያላቸውንም ወሳኢሩል ፍራቅ ሌሎችንም ፊርቃዎች በኢስላም ስም የተሰጠው ቡድን አንጃዎችን አካሄድ መራቅ አለብን። አባላ ምን ያሉትን ጠማሞችን ማለት ነው። እኛ ደግሞ አሁን ባለው የተብሊግ አቋም ያለውንም የተጻፈ የሚሆን የኢኽዋንም አቋም ያለው የአሕባሽም ሌሎችንም ማለት ነው ፍረቅ ሐዳድያ ድንበር የሚያልፉትም የነዚህ ማለት ነው እዚህ አካባቢ የነዚህንም ማለት ነው ኢስላም ከሁሉም በሪእ ነው ግልጽ ነው እዚሁ አካባቢያችሁ ላይ ወደ ላይ ከፍ ስትሉ ያሉ ደግሞ አሉ የሆኑ ቡድኖች ተፈጥረዋል አይደል ዘም ደግሞ ግልጽ ነው ጥራዝ ነጠቃ ከሄድ የሚሄዱ ማለት ነው ግልጽ ነው እነሱም ቡድኖች መራቅ አለብን ማለት ነው። ግልጽ ነኝ። እነሱም ምንድነው እኛ ኢስላም ወሰጥ ነው። አላህ ምን ብሏል? ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳ አለናስ ወየኩነ ረሱሉ አለይኩም ሸሂዳ። ግልጽ ነው። ይሄንን ይዘን ነው መሄድ ያለብን። እኛ የዘቀጠውንም አንፈልግም፣ ውልውንም አንቀበልም። ውልውም ማለት ድንበር ማለት አላህ ለአህለል ኪታቦች ምን ብሏቸዋል ሲመት ያ አህለል ኪታብ ላተግሉ ፊ ዲኒኩም በዲናችሁ ድንበር አትለፉ ተባሉ። ምሳሌ እነዚህ ቡድኖች ማለት ነው ምን ይላሉ? ወደ እነዚህም ስንመጣ ሀዳድዮች ምንድን ነው የሚሉት? ግልጽ ነው። የሀዳድያ ሲፋ ያላቸው ጀለቢያ መልበስ ምን ማለት ነው? ዋጅብ ነው። ቀሚስ መልበስ ዋጅብ ነው ይላሉ። አይነሁም የቱ ጋር ነው እስቲ ዋጅብ የሚያደርግ ደሊል ያሉት? ግልጽ ነው። ተሸቡህ ነው ይላሉ። መመሳሰል ነው፣ ከካፊሮች ጋር መለባበስ ነው። ካፊሮች የሰሩትን ሁላ መስራት ታዲያ ተሸቡ ነው ይባላል እንዴ? አይደለም። ከደሊል የላቸውም። ደሊል የሚያቀርቡት ምንድን ነው? ነቢዩ አለይሂ ሰላቱ ሰላም የለበሱት ቀሚስ ነው፣ ሽርጥ ነው ይሄ ይሄ ደሊል ይሆናል። ነቢዩ የሀገራቸው አዳ ምንድን ነው? በጊዜው ያለው አዳ ምንድን ነው? ጀለቢያ ሽርጥ መልበስ ነው። አሁንም የመን ሀገር ብትሄዱ ምንድን ነው እነሱም የሚያመጡት ከዛ ነው። እንደዚህ አይነት ነገር አቋም ግልጽ ነው። እዛ የሚለበሰው ምንድን ነው? ሀታ ሲዋጓ ላያችሁ ሁቲዮች እንኳን ማለት ነው የራፊዳ አቋም ያላቸው ሁቲያ የሚባሉት ራሱ የሚለብሱት ሽርትን ለብሰዋል። ሲሮጡ አላያችሁ የሚዋጉት የሀገሩ አዳ ይሄ አዳ ነው እንጂ ከምን የሚመታ ከምን ከኢባዳ ግንኙነት የለውም። ግልጽ ነው። ተሸብሆ ነው ብለው ጥራዝ ነጠቅ አካሄድ ያሉ ሌላም ሌላም አመለካከታችን ከሁሉም እኛ የራቅን نحن بريء من التبليغيين والأحباش والإخوانيين وكذلك نحن بريء من العداليين والغلاة مثل كل يراكن نحن أهل السنة والجمع نتبع الكتاب والسنة على فهم سلفنا صالح كل جلس بس عندهم دنبر كالفهم يترنن مالهم ومن هنا ككتب الأشاعرة والمعتزلة والجهمية وسائر الفرق الضالة عن منهج السلف وإلى جانب الدراسة ሌላ ትኩረት መሰጠት ያለበት ይላል ወኢላ ጃንብ الدراسة النظامية እኚህ ካሪኩለም ተነድፎላቸው የሚሰጡ የኒዛሚ ትምህርት ኒዛሚ ሲባል ይሄ አሁን የምንማረው ይሄ አሁን ምሳሌ አንድ ሁለት ሶስት ክፍል እያለ የሚቆጠረው የኒዛሚ ይባል ሐለቂይ ደግሞ የሚባል ትምህርት አለ። ሐለቂ ማለት መስጊድ ውስጥ አሁን ክብ ተሰርቶ አንድ ሸህ ያስተምራል። እዛ ላይ ደረጃ አለ። አንደኛ ክፍል፣ ሁለተኛ ምናምን የለም። ዝም ብለህ ትማራል። ጥያቄም የለም። የሚጠይቅ ኡስታዝ ሊጠይቅ ይችላል። ይሄ ኒዛሚያ ሐለቂ ይባላል። ወይላ ጃንብ ድራሰት ኒዛሚያ ድራሰቱ ኒዛሚያ ካሪኩለም ተነድፎለት ማለት ነው የሚሰጡ ትምህርቶች ላይም ትምህርት ትምህርት ላይም ይሁን የጂቡ ከሱ ጎን ጎን ጎን ለጎን ማለት ነው እሺ ወኢላ ጃኒብ ማለት ማለት ጃኒብ ማለት ነው። ከሱ ጎን ለጎን ዲራሰቱ ኒዛሚያ ጎን ለጎን የጂቡ ግድ ይላል አየኩነ ሊኖር አየኩነ መሆኑ ሁና ከዚህ ላይ ዱሩስ ትምህርቶችም ሊኖሩ ይገባል። የሚሰጡ ትምህርቶች የት ቱዕቀዱ ነው ይባላል ይላችሁ ቱዕቀዱ ማለት ምን ማለት ነው? ቱጅዓሉ የምትደረግ ፊል በመስጊድ ውስጥ የሚሰጡ የሚደረጉ ደግሞ ትምህርቶች ሊኖሩ ይገባል። በመስጊድ ውስጥም አቂዳ ልንማር ይገባል። መስጊድም አቂዳ፣ መድረሳም አቂዳ፣ የአቂዳ ጉዳይ ሁሉም ጋር መመባል አለበት። ምን መባል አለበት? መድረስ መማር ሁሉም አለበት ማለት ቱቀዱ ፊል መሳጅድ ማለት በመስጂድ የሚሰጡ ደርሶች ቱዕቀድ ማለት ቱጅዓሉ ማለት የሚደረጉ ደርሶች መስጂድ ላይም እንደዛ ነው ደርሶች የሚሰጠው ማለት ግልጽ ነው። አንተ ግን አቂዳ አታስተምር። ያው እነዚህ የያዟቸው ቦታዎች አሉ አይደል? ነው የተለያዩ ፊርቃ ያሉበት ቡድን መስጂድ የያዙ አሉ። እዛ ላይ አስተቅም ቢሉት ከእነሱ ጋር ክርክር ውስጥ አትግባ። አላህ ሱብሓነሁ ወተዓላ ሲያመቻች ጠብቅ። ግልጽ አንተ ግን በሌላ ጠሪቃ መጠቀም ባለብህ ሁኔታ ላይ ግን ትምህርትህን መስጠትና ማድረስ ግን እንዳለብህ እነዚህ ሰዎች ጋር መተሻሸት ደግሞ የለብንም። ቦታ እንዲሰጡኝ ቦታ እንዲፈቅዱልኝ በመሰረቱ የእነሱን አቋም የምታንጸባርቅ አቂዳን አልናገርም ብትል ፐብሊክ መስጂድ ውስጥም ወንበር ተጠርጎልህ ማይክራፎን አዘጋጅተው ቁጭ ነው የሚያደርጉልህ። ልክ የሚያደርጉልህ። የአቂዳ ጉዳይ ግን ያንገሸግሻቸዋል፣ አይስማማቸውም፣ allergic ነው የሚሆንባቸው። ግን እነሱ allergic ይሆንባቸዋል ብለህ አንተ ወደ ኋላ እንዳትል ከእነሱ ጋር መተሻሸት አያስፈልግም ከአህለል ቢድዓ ጋር ናም تدرس تدرس فيها العقيدة عقيدة للمار يقبل السلفية የሰለፎችን አቋም የሚያንጸባርቅ ሰለፊያ ማለት ነው የሰሃቦችን የታቢዕዮችንና የአትባው ታቢዒን መንገድ የሚያንጸባርቅ ቢደረጀት ኡላ በምን በመጀመሪያ ደረጃ ትኩረት መሰጠት ያለበት አላህ እኮ ወኢን አመኑ ቢሚስሊ ማ አመንቱም ቢህ ፈቀድ ይስተደው እናንተ ባመናችሁበት ሁኔታ ካመኑ ቀጥተኛ መንገድ ትመርቷል ማን ባመኑ? ሰሐቦች ማመኑበት አላህ ያለው ቁርአን። ስለዚህ እነሱ በሄዱበት መንገድ መሄድ አለብን። ወቱቁራ ፊሃ በእሷ ውስጥ ሊማሩ ይገባል። አልሙቱን ሙቱኖችን ሙቱን ማለት ማለት ነው። ሙቱን ማለት ነው። በአማርኛው ማለት ነው ሙቱን ሙቱን ማለት የሸር ሸርህ ማለት ታውቃላችሁ። መትን የመትን ብዙ ቁጥር ነጠላ ቁጥሩ ምንድነው? መትን ነው። ብዙ ቁጥር ውስጥ ሙቱን ምንድነው በአማርኛ እስቲ ሙቱን የውሱሉ ሰላሳ መትን ይባላል አይደል? ሸርህ ደግሞ ከተባለ የእሱ ማብራሪያ ያለበት ነው። በአማርኛ ምንድነው ይባላል? እ አማርኛ እኮ እንደው በጣም ጠባብ እኮ ቋንቋ ነው እ ኧረ ምን ነው ደህና ናቸው አይደል እ እሺ በአማርኛ ነው ያላችሁ። ግልጽ ነኝ ሽሩህ ሸርህ ማለት ማብራሪያ ያለው ነው አይደል መትን ደግሞ ራሱ ያቺ መቀመጥ ያለባትን ጽንሰ ሀሳብ ብቻ የያዘ ነው ግልጽ ነኝ በአማርኛ ይህን እንደሚባል አላውቅም። ወቱቅራ ፊያል ሙቱን ወሽሩህ ሸርሆችም መቀራት አለበት። ሊየስተፊደ ሚንሃ ጡላብ ተማሪ ከሷ ይገነዘብ ዘንድ ወኩሉ መን ሐضር ወኩሉ ሁሉም መን ሐضረ ለደርስ የተገኘ ሁላ ሊየስተፊደ ይገነዘብ ዘንዳ ሚና ከሷ ጡላብ ተማሪዎች ወኩሉ ሁሉም መን ሐበር ምን ያለ ምን ያለ የተገኘውላ ይገነዘብ ዘንድ ማለት ነው። ወየኩኑ ይሆናል ሁናከ እዚህ ላይ ሙክተሰራት አጫጭር የተገኝ ወየኩኑ ሊሆን ይገባል ሁናከ እዚህ ላይ የሚሰጠው ትምህርት ሙክተሰራት ምን የሚባል እጥን ምጥን ያለ ሙክተሰራት ምን ማለት ነው? እጥን ምጥን ያለ አጫጭር ማለት ነው። ሙበሰጣ ለሁሉም የሚገባ ሙበሰጣውን በሲት የሆነ ማለት ነው። ለሁሉም የሚገባ ቱልቃ ምን የምትባል የምትሰጥ ሊልዓመቲ ለብዙሃኑ ህዝብ አማ ማለት አሁን ውጭ ያሉት እናት አባቶቻችን ሌሎቹ ምን ይባላሉ? አማ ይባላል። ብዙሃን ህዝብ ይባላሉ አይደል? እናንተስ ምንድነው የምትባሉ? ጣሊበል ዒልም ትባላላችሁ። ሊልዓማ ለብዙሃኑ ህዝብ በሚሰጥ መልኩ መቅረብ አለበት። ወቢዛሊከ በዚህም እንግዲህ መልኩ ከተጓዝ ተንተሽሩ ልዓቂደቱ ልእስላሚያ ዓቂደቱ ልእስላሚያ የኢስላምን አቂዳ ማሰራጨት እንችላለን። ኢላ ጃኒብ ጎን ለጎን ሆነን ማ ዩዛዕ ዩዛዕ ማለት ማለት የሚሰራጩ ፕሮግራሞች ማለት ዩዛዕ ማለት ማለት የሚሰራጩ ፕሮግራሞች ፊል በራሚጅ ዲንያ በዲን ፕሮግራሙ ላይ የሚሰራጩ እሳቸው እንግዲህ ያሉበት ሀገር إذاعة القرآن الكريم من المملكة العربية السعودية የሚል ራሱን ፕሮግራም አለ። ቻናል አለ የሬዲዮ ፕሮግራም ነው የምነግራችሁ። የተለያዩ ደግሞ መጅድ ቀናቶች አሉ አይደል? መጅድ በተለይ መጅድ የሚባሉ ጣቢያዎች አሉ። ዛሬ አሉ። የሬዲዮን ፕሮግራም ክፋ አሁንም እኔ ሁል ጊዜ የምመክረው የሬዲዮን ፕሮግራም ተከታቱ። በተለይ إذاعة القرآن الكريم من المملكة العربية السعودية ተከታተሉ። ዲሽ ላይም ማድረግ ትችላላችሁ። Holy Quran የሚል ፕሮግራም ያለው ግልጽ ወደ ዲሹን ወደ ሬዲዮ ስትቀየሩ ትሰጣቸዋል። እንደውም እኔ ከሚታየው ከመጅድ ይልቅ ያ ፕሮግራም በጣም ይስበኛል። የተለያዩ ደርሶች አሉ። በዛ ላይ ደግሞ የፈትዋ ኑሩን አለት ደርብ አለ። ግልጽ ነው። ፈትዋ ፕሮግራም ብዙ ነገሮች ነው ያሉት። ደግሞ ሲጨርስም የኛ ሀገር ምንድን ነው የሆነ ፕሮግራም ሲጨርስ ሙዚቃ ምናምን ነው እዛ ምንድን ነው ነሺዳ እንኳን የለም። ይሄ የሚያጃጅለው የለም። እዛ ያለው ምንድነው እ ምንድነው ያለው? እዛ ያለው ቁርአን ያለው። ግልጽ ነው፣ ቁርአን ያለው። ግልጽ ነው። ሙስሊሙ ህብረተሰብ በአሁኑ ሰዓት ያው ቁርአን ከመቅራት ቁርአን ላይ ተደብር ከማድረግ እያራቅ ያለው ምንድነው? ይሄ ነሺዳ እየተባለ ነው የሚጃጃል። የተለያየ ይመጣል። ምድረ ፍንዳታ ቁጭ ብሎ ምናምን ግልጽ ነው የሚለው ማለት ነው። ግልጽ ነው እና እኚህ ነገሮች መሆን የለበትም ማለት ነው። ኸይር وبذلك تنتشر العقيدة الإسلامية إلى جانب ጎን إلى جانب ከዚህ ጎን ጎን ማ ዩዛዕ ምንም ይሉ የሚሰራጩ ፊል በራሚጅ በራሚጅ ምን ማለት ፕሮግራሞች አዲንያ ቢዋሲጠት ኢዛኢያ በምን በማሰራጫ ጣቢያዎች አማካኝነት ቢዋሲጣ ማለት ማለት ነው ማለት ነው አማካኝነት አልኢዛዓ በሚሰራጩ ማሰራጫዎች ማሰራጫ ጣቢያዎች ማለት ነው የሚሰራጩ ጎን ለጎን ምን ማለታቸው ነው? የሚሰራጩ በተለያዩ ፕሮግራሞች የሚሰራጩት እንዳሉ ሆኖ እነሱ ጋር በቃ constant ነው በቃ ግልጽ constant ነው የሚሰጠው በአገሩ ላይ ማለት ነው። ይህንን ኪታብ ራሱ እሳቸው ራሳቸው ይህንን ኪታብ አስተላልፈውታል። በኢዛት አልቁርአን ከሪም ላይ ብዙ ኪታቦች ላይ ራሳቸው ማ ፈውዛን نور على الدرب ላይ ታገኛቸዋለህ። እሳቸውን ፈትዋ እየሰጡ إذاعة القرآن الكريم ፈውዛን ታገኛቸው። መጅድ ላይ ለፈትዋ ሲቀርብ ታገኛቸዋለህ። አልፈትዋው አልሐዋ የሚል ፕሮግራም አላቸው ራሳቸው ማለት ነው። ግልጽ ነው። front ላይ ማለት ነው ታገኛቸዋለህ። እዛ ላይ ሲያስተላልፍ ብዙ በአሁኑ ሰዓት ቀናቶች ብዙ እና ኢብኑ ዑሰይሚን ሲቀርቡ ነበረ። እኔ ራሴ إذاعة القرآن الكريم በማዳምጥ ጊዜ እነ ኢብኑ ዑሰይሚን እነ ኢብኑ ባዝ እኚህ የተለያዩ ዑለማዎች የሚቀርቡባቸው ፕሮግራሞችን ብዙዎችን አዳምጫለሁ እና بارك الله فيكم እንደዚህ አይነት ላይ ነው مشغول መሆን ያለባችሁ። ዝም ብሎ የሚያጃጅል ቀናት እንዳትከፍቺ። ጊዜ መስጃ ጊዜ እንደ ኢስላም ትልቅ ቦታ ነው የሚሰጠው። እውቀትሽን አሳድጊ። ኢማሽ ኢማንሽ የጠለቀ ሂጃብሽ የጠበቀ ይሁን። ግልጽ ነው። መዝረክረክ አያስፈልግም። ለአቂዳ ቅድሚያ፣ ለዲንሽ ቅድሚያ ስጪ። የሚጠቅምሽን ወቂ። ዝም ብሎ ይሄ እስቲ ለራሱ ያልሆነ ለሌላ ይሆናል እንዴ? ቅድም ብያ ፋቂዱ ላይ ይሁቲ አዎ ነሺዳ በልብት ያውቃል፣ ግን ሌላ ነገር ቁርአን ላይ ምን አቂዳ ምንም የለም ማለት እንደ ማንም እኛ እኮ ማንም በዲን ስም የሚደልል ሰውና የሚያጭበረብር ሰው እኔ ወላሂ በጣም ነው የሚያስጠላው። ዱርዬው ዱርዬ ነው ይታወቃል። ግልጽ ነው። ግን በዲን ስም ግን አንድ እንደው የዲን እውቀት አለው የሚባል አንድ የኢስላም ቀናት ተብሎ ላይ ማለት ነው ቃሪያ ሱሪ የሚባለውን ለብሶ ጸጉሩን ፈርዞ እ መጥቶ ስለ ነብዩ ሙሐባ ስለምን ቢናገር ከጉሮሮ አይወርድም። ነብዩን መውደድ ማለት ፊዳከ ማለት በምንድን ነው? በምንድን ነው? በተግባር ነው ፊዳከ ያ ረሱላህ። ግልጽ ነው እንጂ አይደለም ማለት ነው። ተግባር የሚባል ነገር አለ። ግልጽ ነው። ስለዚህ ባረከላሁ ፊኩም እያንዳንዱን ነገር በደንብ እንወቅ። ويكون هناك ويكون هناك ويكون ይሆናል هناك እዚህ ላይ برنامج ምንድን ነው አለ ويكون ይሆናል هناك እዚህ ላይ برنامجን ፕሮግራም ይኖራል ሙስተሚር ቀጣኝነት ያለው ፕሮግራም ቱዛዕ ምን የምትል የምትሰራጭ ሚን ኺላሊሂ በሱ መካከል ማለት ነው በፕሮግራሞቹ መካከል ሊኖሩ ይገባል ምን ሚን ኺላሊሂ አሕካሙል ዐቂደቱል ኢስላሚያ የኢስላም አቂዳ ድንጋጌ በተመለከተ የሚሰራጩ ፕሮግራሞች ሊኖሩ ይገባል። አህም ናቸው እያለን ነው ማለት ነው። ثم ከዚያ በመቀጠል ይላል የጂቡ እየገባችሁ ነው? ثم ከዚያም የጂቡ ግድ ይላል አየኩነ መኖሩ ሁና ከዚህ ጋር ኢህቲማም በጣም ትኩረት ሰጠን ጭንቀት ሊኖረን ይገባል خاص በተለየ መልኩ بالعقيدة በምን ላይ በአቂዳ ጉዳይ ላይ ሚን ጃኒብ አልአፍራድ ከምን አንጻር ከግለሰብነት ጎን ለጎን እደግመዋል ثم ከዚያም የጂቡ ግድ ይላል አየኩነ ሊሆን ሁና ከዚህ ላይ ኢህቲማም ምን ሊኖር ይገባ ጭንቀት ሀሳብ። ካስ ለየት ያለ ቢልዓቂዳ በአቂዳ ጉዳይ ላይ ሚን ጃኒብል አፍራድ ከግለሰብ ጎን ማለት ከግለሰብነት ጎን ከግለሰብነት ጎን ምን ማለት ነው? ራስ በራሳችን ግን በተናጠል ሁላችንም ማለት እኔም፣ አንቺም፣ አንተም፣ ሁላችን እነሱ ሁሉ በዛው ከግለሰብነት አንጻር ለተውሂድ ሊኖረን የሚገባው ጭንቀት ፈየኩኑ ሊሆን ይገባል ሊል ሙስሊም ለአንድ ሙስሊም ሙጣላዓ ምን ማድረግ አለበት? ማንበብ አለበት፣ ማጥናት አለበት። ግልጽ ነው። ፊ ኩቱቢል አቂዳ የአቂዳ ምኖችን ኩቱቦች ከዚህ በፊት የተማራችሁትን ኪታብ መልሳችሁ እስቲ ይዩ፣ አጥኑት። ምንድነው የተማርኩት ኪታቡ ተውሂድ ላይ ምንድነው ኡሱሉ ሰላሳ ላይ ቀዋዒዱ ለአርባዕ እኚህ መሳቃ ምንም ቀዋዒዱ ለአርባዕ እኚህ መሰየተ አቂደቱ ዋሲጥያ ወንዶች ያስቀሯችሁ እኚህን የመሳሰሉ ኪታቦች ሙጣላ አድርጉ። ሌላም ሊነበቡ የሚችሉ ኪታቦች አሉ አይደል? እነሱንም አንብቡ። ለአቂዳን የሚያፋልስን ነገርን በደንብ ማወቅ አለብን። ግልጽ ነው። አቂዳን ሊያጠናክሩ የሚችሉ ነገሮችን በደንብ ልናውቅ ይገባል። ማለት በሁለት እግሩ የሚቆም የአቂዳ አቋም ሊኖር ይገባል። ግልጽ ነው። የሆነ ነገር ሲመጣ የምንፍረከረክ መሆን የለብንም ማለት ነው። ግልጽ ነው። የሚፍረከረክ መሆን የለበትም ማለት ነው። የኛ የአቂዳ እውቀት ይሄው የባቲል አራማጆች በየቀኑ ደፋ ቀና እያሉ ነው። ለሽርክ ማለት ነው። አዎ ሁሉም ደፋ ቀና እያለ ነው። ለሽርክ ለሚጥሩ ሰዎች መንገድ እየተዘጋጀላቸው ነው። ሽርክ ሄደው የሚያከብሩበት ማለት ግልጽ ነው። ይደጎማል፣ ብር ይፈሳል። ለምን ተብለው ለሽርክ አዎ ተውሂድን የሚጻረር ነገር እንዲሰራ እኛ ሲን ያለ ነው። የት ነው ያለሽው አንቺ? እነሱ እንደዚህ እየለፉሳለ ማለት ወተዓሩፍ መተዋወቅ አለብን ወተዓሩፍ መተዋወቅ አለብን አላማ ኡሊፈ በተጻፉት ኪታቦች ዙሪያ አላማ ኡሊፈ በተጻፉት ኪታቦች ፊሃ በሷ አላ መንሃጅ ሰለፍ በሰለፎች መንገድ ላይ በተጻፉት ኪታቦች ጋር ምን ማለት አለብን? መተዋወቅ አለብን። ግልጽ ነው ያለን። ከነሱ ጋር ልንተዋወቅ ይገባል እያለ ነው። ከነሱ ጋር ልንተዋወቅ ይገባል። ከነዚህ ኪታቦች ጋር ልንተዋወቅ ይገባል እያለ ነው። ثم يجب أن يكون هناك اهتمام خاص بالعقيدة من جانب الأفراد فيكون للمسلم لعند مسلم يهونال من والتعرف على ما ألف فيها على منهج السلف وما ألف በተጻፈውም ዙሪያ አላ መንሃጅል ሙኻሊፊነ ለሁ እሱን የሚቃረር የሚጻረር ዙሪያ ላይ የተጻፉ ኪታቦችንም ልናውቅ ይገባል ማለት ነው። ወማ ኡሊፈ አላ መንሃጅ አልሙኻሊፊነ ለሁ እነሱን የሚቃረሩ ሰዎች የጻፉትንም ኪታቦች ማወቅ አለብን። ገብታችኋል? የእነሱ የተጻረሩትን ቅድም የነገርኳችሁ ግለሰብ አሁን ወደፊት ትንሽ ቆይ ይሁን ያን መጽሐፍ ልታገኙ ትችላላችሁ። ገልጽ ነው። ነቢዩ አለይሂ ሰላቱ ሰላም የኔ የት አውቋሉ እና እሱ አንተዋወቅም፣ በመንገድ እንተዋወቃለን። ሁለታችንም ዓለም ባንክ ከመሆን አንጻር እሱም ዓለም ባንክ ነው፣ ቤቱ አይርቅም፣ እንገናኛለን። ከመሆን አንጻር የምንም እኔ ከእሱ ጋር ምንም ጠላትነት የለኝም። ግልጽ ነው። ግን ስለ እሱና ስለ እሱ መጽሐፎች የነገርኳችሁ ከምን አንጻር ነው? ነቢዩ ምን ብሏል? መን ረአ ሚንኩም ሙንከረን فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه فذلك أضعف الإيمان ከዚህ አንጻር ነው ተግባባን አይደለም ይሄ إنكار المنكر ይባል እናንተም ብትሆኑ እንደዚህ ነው መሆን ያለባችሁ ግልጽ ነኝ አይደለም ይሄንን ያያችሁትን ነገር إنكار ማድረግ አለባችሁ መከልከል መቻል አለባችሁ ለአቂዳ መኖር አለብን ማለት ነው። እኛ ካልከለከል ለሌላው ካላስተማር ማን ነው ለዚህ ዲን የሚቆምለት? بارك الله فيكم ሐታ የኩነ ልሙስሊም አላ በሲራ በምን ላይ መሆን አለበት? በእውቀት ላይ ማለት ነው። አላ በሲረቲን በእውቀት ላይ ሚን አምሪሂ ከምኑ ከጉዳዩ በእውቀት ላይ ሊሆን ይገባል። ወሐታ የስተጢዕ እስኪችል ድረስ እውቀቱ ሊኖረው ይገባል። ወሐታ የስተጢዕ እስኪችል ድረስ ረዱ ሹብሃ የሚመጡትን ምን ሹብሃ ማለት ምን ማለት ማወናበጃ ወይም ብዥታ ፈጣሪዎችን መመለስ እስኪችል ድረስ ወሐታ የስተጢዕ እስኪችል ድረስ ረደ ሹብሃ የሚመጡትን ብዥታዎችና ምን ማወናበጃዎች መመለስ እስኪችል ድረስ የአቂዳ እውቀት ሊኖረው ይገባል። አልሙወጀሃ አልሙወጀሃቱ የተቀጣጨች የሆነችዋ ኢላ አቂደቲ አህል ሱና አው ኢላ አቂደቲ አህል ሱና ወልጀማ ግልጽ ነው። በአቂደ በማ በአቂደቱ አህል ሱና ላይ ያነጣጠረች የሆኑ የተጻፉት ኪታቦች ላይ ሹብሃ የሚለቀቁ ማወናበጃ ወይም ደግሞ ሌላኛው ትርጉም ምንድነው? ብዥታ የሚፈጥሩ ነገሮችን መልስ መስጠት እስኪችል ድረስ ምን የተነጣጠሩ ነገሮች ላይ መልስ መስጠት እስኪችል ድረስ መታጠቅ አለበት። አቂዳን፣ እውቀቱን፣ ትምህርቱን መውሰድ አለበት፣ መቅሰም አለበት ይላል። እጥ ነው አዩሃል ሙስሊም ከሚለው በሚቀጥለው እንቀጥላለን። ነስአሉላህ ጀለ ወዐላ አን ዩተቢተና ዐላ አቂደቲ አህል ሱና ወልጀማዓ وأن يحيينا على ذلك هذا وصلى الله على نبينا محمد وعلى آله وصحبه